الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم አንዳንድ ጥያቄዎች ተከታይ ሰዎችን በዓል ማክበር አይፈቀድም። እንኳን አደረሳችሁም አይባልም። እንደነሱ ደግሶ መንቀሳቀስም አይቻልም። የእነሱንም ድግስ መጠቀም ራሱ አይፈቀድም። ክላስ የሚኖረው የአጋጣሚ እንትኖችን የአህለል ኪታቦችን ስጋ መብላት ይቻላል አይቻልም በሚለው መሐለል ኺላፍ ያለው ለሆቴል አረዱት ወይንም ቤት ለግብዣ አረዱት ላይ እንጂ ለእምነት ብሎ የታረደው ግን ክልክል ነው። ለእምነት ተብሎ የታረደው ክልክል ነው። እንኳን አደረሳችሁም አይባልም። የእነሱ ጊዜ ሌላ ቄጠማ ምናምን መግዛትም አይፈቀድም፣ መጎዝጎዝም አይፈቀድም። እንኳን አደረሳችሁም አይባልም። ምክንያቱም አንተ የስቅለቱ ጊዜ እንኳን አደረሳችሁ ማለት እንኳን ለስቅለቱ አደረሳችሁ እንኳን ለብርሃነ ትንሣኤው አደረሳችሁ አይባልም። ነህኑ ላኑእሚን አነ ዒሳ ቁቲላው ወሱሊበ ተገሏል ተሰቅሏል አንልም። ስለዚህ መቆጠብ ነው ያለብን እሱ ላይ የዛን ሰዓት ጊዜ እንትን ምግብ ካገኛችሁ ሀታ አብዛኛውን ጊዜ ካፌ ላይ የሚዘጋጀው አለ። ካፌ ላይ የሚዘጋጀውን ገንዘብ ካላችሁ ሌላ ቦታ ተመገቡ። ገንዘብ ከሌላችሁ ብሉ፣ ችግር የለም። ገንዘብ ከሌለ ወጪ ካል ወጪ መሸፈን የምትችሉ ከሆነ ብሉ ደርሳችሁ ተመገቡ እንጂ ቦታው ላይ አትሄዱ። እንኳን አደረሳችሁም አይባልም። እነሱንም ማጫፈርም አይፈቀድም። ምግባችሁንም መጠቀም አይፈቀድም። ለበዓል ለበዓል የተዘጋጀ ዳቦ ቆሎ ራሱ መቅመስ አይፈቀድም። ዳቦ ሐራም አይደለም፣ ወላኪን ለተዘጋጀልን ነገር ስለተዘጋጀ ክልክል ነው። አትቀበላችሁ ተግባባን እ ለምን እንኳን አደረሳችሁ ለኛ ለኛ እንኳን አደረሳችሁ ልናል እንኳን አደረሳችሁ ልንላቸው ማለት ነው ነው ለእኛ ከሆነማ ችግር የለም ለራሳቸው ባል እንኳን አደረሳችሁ እኛ እኛን እንትናሽ ምን አለ አይ አይ እሱ ትሩኩል ጀዋብ ማለት አንድ ነገር አለ ረህማ ይሄ ሶሻል ላይት የሚባል ወይም ደግሞ ከነሱ ጋር አብሮ ለመተዳደር አብሮ ለመኖር ይችን አማርኛ ብንናገራት ችግር የለውም አይባልም። ምክንያቱም ከጀርባ ብዙ መልእክት አለ፣ እድናችን ጋር የሚቀላቀል ነገር። መንህይነቱን መንገር ነው። ብዙዎች እኮ የሚቀራሉ እንናገራለን ሐቁን በቃ እኛ ምንም በእኛ ክልክል ስለሆነ ብለን ልትናገር ትችላለህ። ይሄን ከተናገርኩ ሌላ ነገር ይፈጠራል የምትል ከሆነ አትሂድ እዛን ቀን በቃ ያ ነገር የለም አማራጭ ዲናችን ላይ አንሰራ ጥሩ ነው። ምንም ችግር የለም። ኢንሻአላህ ጾመ አጋጣሚ ሐሙስ ከሆነ ሰኞ ከሆነ የዋለው እንጾማለን። የእነሱ በዓል ቀን ግን ጾሞ መዋሉ ሌላ ነገር እንዳይመጣብን ለምሳሌ አሁን አንድ የሚያነሱት ነገር አለ። መውሊድን ቢድዓ ለሚሉ ሰዎች የዛን ቀን ጾመን እንሎ ራሱ ቢድዓ መፍጠር ነው። የዛን ቀን ራሱ ጾሞ መዋል ራሱ ሌላ ቢድዓ መስራት ነው። ቢድዓ ሸቱ ሌላ ቢድዓ መስራት ነው። ሐሙስ ቀን ሰኞ ቀን ከዋለ ሰኞውን ትጾመዋለህ፣ ሐሙስን ትጾመዋለህ። ተግባባን? Thank you. ለበዓል የተዘጋጀው ነው። ያው አንድ መያዝ ያለብን ነገር ለበዓሉ የተዘጋጀው ነገር ምግብ እኮ ሐላል እኮ ነው፣ ሰላም እኮ ነው፣ ነጃሳ አይደለም፣ አልበከተምም። ግን የሚከለክለን ነገር አንድ ተሸብሁ ነው፣ እነሱን ላለማጫጠር ነው። ምግቡ ምንም እኮ አይደለም። ምግቡ በራሱ ምግቡ ክልክል አይደለም። ምግቡን ግን በዛን ሰዓት የነሱን ለነሱ በዓል ተብሎ የታረደውን ነገር መቅመስ በቅቷል። ምግቡ አልበከተም፣ ወላኪን የነሱን በዓል አክብሮ መዋል ስለሆነ ነው። የተከለከለው። ምግቡ በራሱ አይደለም ሐራም ነው። ምግቡ ነጃሳ አይሆንም። ይሄድልህ አይደለም ሲታረድማ እኮ ለበዓሉ ተብሎ ነው የሚታረድልን እንጂ ረጅም ጥያቄ ነው። እንዴት ጥያቄ ገብቷት ወላል ለማንኛውም ምንም አልተከተለም። ሰንቲም ከሌለ የግድ እንትን ትመገባለህ። ሌላ አማራጭ የለም። ሰንቲም ከሌለ ግን አንድ አባባል አለ። cost sharing ስለሆነ ብጠቀምም ምን ችግር አለ? የራሴ ነው፣ ምንም ችግር የለም። በራሴ ለዚሁ ተመድቦልኝ ነው። cost በዓል ጋር የተያያዘ ነገር ሌላ ዩኒቨርሲቲ እኮ በሌላ ቀን ያስቀየሩ አሉ። የት ነው? አሮማዬ ነው መቀሌ ሰምቻለሁ። በባ የት ነበር? አሮማያ ነው። አስቀይረውታል ቀኑ ቀኑ ተቀይሮ ቢያርዱልን ችግር የለም። በእኛ ኮስት ሼሪንግ የሚታሰብ ከሆነ የእነሱ ሁለት ግን ዳቦ ቆልም ስጋ ስለሆነ አይደለም ክልክል የሚሆነው ዳቦ ቆልም ራሱ ክልክል ነው። ለነሱ ተብሎ ድፎም ራሱ ክልክል ነው ደግሞ ይሄ ለምን ለመሳሰሉት ለተለያየ ለቢድዓ የሚሰራ ለሌሎች እምነቶችም የሚሰራ ክልክል ነው ተጓብተናል እሺ الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم باب صلاة الكسوف ባቡ ሶላ